الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته باب الخيار لا ينادي نفسه؟ باب الخيار سلام رجاء يمنا قرنه ስለ መምረጥ ማለት ነው። ምርጫ የእንትን ምርጫ ነው ይመስላችሁ። ገበያ ላይ የሚደረግ ከተገበያዩ በኋላ ይጸናል አይጸናም የሚል የራሱን ውሳኔ መወሰን መምረጥ ማለት ነው። ነገሩ በቃ ገበያውን ተስማምቼበታለሁ ይቀጥል። መምረጥ አለ መምረጥ ባቡል ኺያር ስለ ምርጫ አማራጭን ስለ መውሰድ መምረጥ عن ابن عمر رضي الله تعالى عنهما عن رسول الله صلى الله عليه وسلم قال يا የዘርታ አረጁላኒ ሁለት ሰዎች ከተገዛዙና ከተገዛዙ በኋላ فكل واحد እያንዳንዱ አካል منهما ገዥና ሻጭ بالخيار በምርጫ ላይ ናቸው ማለም የተፈረቃ እስካልተነጣጠሉ ድረስ ወካና ጀሚዓን አብረው እስካሉ ድረስ በምርጫ ላይ ናቸው። ነገሩን ገበያውን አፍርሻዋለሁ ማለት ይችላል ማለት ነው። ከሁለት አንዳቸው ሻጭም ይሁን ገዢ ማፍረስ ይችላል። ማለም የተፈረቃ እስካልተለያዩ ድረስ ወካና ጀሚዓን አንድ ላይ እስካሉ ድረስ ማፍረስ ማጽናት መብታቸው ነው ማለት ነው። እዛው ተገበያይተው ሁለቱም አንድ ላይ እስካሉ ድረስ ጀርባ ከመሰጣጣታቸው በፊት ምን ማለት ይችላል? አይ ገበያውን ትቸዋለሁ፣ ሽያጩን ትቸዋለሁ ማለት ይችላል። ያንኛውን መግዛቱን ትቸዋለሁ ብሎ መመለስ ይችላል። ከሄደ በኋላ ቢመለስ ግን አይ ባለው አይደለም ጥያቄ እንቀበላለን። በምን ምክንያት መለስከው? መመለስ ሲመልስ እባክህ መልስልኝ ብሎ ከጠየቀ መቀበል ምናችን ነው? ትናንትና ቀርተናል አይደል? መን አቃለ ሙስሊመን ፊ በይዒሂ አቃለሁላህ ፊ አስረቲ ወንጀሉን አላህ ይምርለታል። ወላኪን ከግዳጅ አንጻር ነው ይሄን የምናየው። የደርታ አረጁላን ሁለት ሰዎች ከተገዛዙ ከኩል ዋሂድን ገዝና ሻጭ ምኑማ ከሁለቱም ብልኸያር ምርጫ ላይ ናቸው። ማለም የተፈረቃ እስካልተለያዩ ድረስ ወካና ጀሚዓን አንድ ላይ እስካሉ ድረስ ማለት ነው። ሸውካኒ ማለም የተፈረቀ ማለት በሐሳብ ማለት ነው እንጂ በአካል አይደለም የሚለውን ይናገራሉ። ወላኪን ሰሒህ ቢልአካል ነው ቢልጀሰድ በአካል እስካልተለያዩ ድረስ ነው። አንዱ የተወሰነ ርቀት ሂዶ ከመጣ በኋላ ማፍረስ በይዑ አይቻልም። አፍርስልኝ ካለው አይብ አለው ወይስ በምን ችግር ነው ያመጣው? አይብ ከሌለው መመለስ አይችልም። ግን እሺ ብሎ በፍቃዱ መመለሱ ለሱ ኸይር ነው። ወላኪን አይፈትም አው ይኸይሩ አሐዱሁም አልአኸር ወይ አንዱ ሌላውን እስካላስመረቀው ድረስ او يخير احدهما ويكه لتانداتو عندو آه، ليلاون اسكم ناسمر او درس فان خير احدهما الاخر عندو ليلاون كاسمرتو فتبايعا كتشاشات ولا ذلك بذلك فقد وجب البيع بيع سنة وان تفرقا بالله منكوا بعد ان تبايعا كتلايو بهار كتشاشات كتغزازو ولم يترك واحد منهما البيع قولت عندك بيع كالتو فقد وجب البيع بيع يسهر እዚህኛው ላይ ምን አለ መሰላችሁ አው ይኸይር አንድ እስካልተነጣጠሉ ድረስ ኸያር አላቸው ብለናል አይደል ምርጫ ያለው አለመነጣጠል ነው ምርጫ ያለው አለመነጣጠል እዛው ቦታ ላይ ያሉ አንድ አው ይኸይሩ አሐዱሁም አልአኸር አንዱ ሌላውን አማራጭ ከሰጠው አሁንም ቢለያዩም እንኳ ራሱ ምን ሊኖር ይችላል ገደቡን እስካደረገበት ሰዓት ድረስ ይኖረዋል ምርጫ በቃ እስከ ነገ ድረስ እቃውን አይቼ ከአማከርኩ በኋላ ቤተሰብ ሊጸና ይችላል፣ በይዑ አለበለዚያ ልመልሰው ይችላለሁ ካለው ምን አድርጎታል ማለት ነው? አንዱ ሌላውን አማራጭ እንትን ገደብ ጊዜ ሰጥቶታል ማለት ነው። አለበለዚያ ገደብ አንድ እኔ የምገዛ አይቸው የማይሆነኝ የሚሆነኝ ምን የሚል ሐሳብ ካላነሳ እስከሚለያዩ ድረስ ነው ገደቡ። እስከሚለያዩ ዝም ብለው ከተገዛዙ አንዱ ሌላውን አማራጭ ከሰጠው ግን አማራጭ እስከሰጠበት ጊዜ ድረስ ሊሄድ ይችላል ማለት ነው። ሁለት ሶስት ገባችሁ? አልገባችሁም? አው ይኸይር አሐዱሁም አልአኸር አንዱ ሌላውን አማራ ምርጫ ከሰጠው ሲቀር ፈኢን ኸየረ አሐዱሁም አልአኸር አንዱ ሌላውን ቢያማርጠው ምርጫ በቃ በቃ እስከዚህ ቀን ድረስ አማራጭ ይኖርሃል፣ አንተም ገደብ እሰጣለሁ፣ እኔም እመርጣለሁ ከተባባለ አንዳቸው ለአንዱ ምርጫ ከሰጠው ከተባያ አበዙ ላይ ከተሻሻጡ አላዛሌክ ፈቀደ ወጀበል በይዑ በይዑ ይጸናል፣ ችግር የለም። ባይሆን እስከምን ድረስ ነው በይዑ ይጸናል? ምን ምን እስከምን ድረስ ገደቡ እስከሚያልቅ ድረስ በይዑ አለ። ግን መርጠው ሁለት ከሁለት አንዱ ምርጫ የሰጠው አይመቸኝም ካለ ምን ማለት ይችላል? መመለስ ይችላል። በይዑ ግን ይጠናል። በይዑ ተረጋግጧል፣ መጠቀም ይችላል ሰውዬ። ወላኪን የሚመልስ ከሆነ መመለስ ይፈቀድለታል እስከ ገደቡ ሰዓት ድረስ። ወኢን ተፈረቃ ቢለያዩም እንኳ ባዕደ አን ተባይዓ ወኢን ተፈረቃ ጋያ ባታደርጉ ወኢን ተፈረቃ ቢለያዩ ሁለቱ ገዥና ሸጭ ባዕደ አን ተባይዓ ከተገዛዙ በኋላ ቢለያዩ ወለም የትርክ ዋሂዱ ሚንሁማ አልበይዕ አንዱ በይዑን ሳይተው ሳያፍር አጥንቶ ከሄደ ፈቀድ ወጀበል በይዑ በይዑ ይጸናል ማለት ነው። አንዱ በሌላው ላይ ምርጫ ሳይተው ከሄደ ወይንም ደግሞ በይዑ ላይ በይዑን ትቼዋለሁ ሳይል ከተለያዩ ይጸናል በይዑ ራሱ ነው ተኪ የሚያደርገው ሐዲሱ ሙተፈቅ ዐለይሂ ነው ወለብዱ ለሙስሊም ወአናም ረብኒ ሹዓይብ ግልጽ ነው አይደል وعن عمرو بن شعيب عن ابي عن جدي ان النبي صلى الله عليه وسلم قال يا الله ملاكتኛ እንዲህ ይላሉ አልባኢዑ ሻጭን ሻጭና ወልሙብታዑ ገዢ ቢልኺያር ምርጫ ላይ ናቸው ሀታ የተፈረቃ እስከሚለያዩ ድረስ ሁለቱም ምርጫ አላቸው ብለዋል። ያንኛውም ዋጋውን ያፈርሳል፣ ይህን የሸጠውን ትተዋለሁ መልስልኝ ሊል ይችላል። እስከ መቼ ድረስ ገደቡ? ሀታ የተፈረቃ እስከሚለያዩ ድረስ። ይሄ ምርጫ የሚባል ነገር ካልተሰጣጡ ነው። ምርጫ ከተሰጣጡ ግን ሊቀጥል ይችላል ምርጫው። ተጓባና ዝም ብለህ ገበያ ሂደህ ስትገዛ አንተ ከሱቅ ስትገዛ እቃ አይቼው መልሰዋለሁ ላክል ትችላለህ። ዝም ብለህ ገዝተህ ትመለሳለህ። ይሄ ከሱቁ በር እስከምትሄድ ድረስ ምርጫ አለ። ከሄድክ በኋላ ግን ከመልሰህ መምጣት አይፈቀድልህም። የለም አይብ ከሌለው አይብ ካለው መመለስ ትችላለህ። አይብ ካለው ምርጫ አለ። አይብ ከሌለው ግን በዛው ነው የምትቀጥለው፣ ይጸናል። በይሮ ወይ ለሌላ ሰው ሽጥ እንጂ አይወድበትም ሰውየው መመለስ። ተጋባን አይደል? ምርጫ አለኝ በቃ አይቶ አመጣዋለሁ ካልከው ግን ምርጫ በይዑ ይጸናል። ወላኪን ምን አለ መካከል ላይ የፈለክ ቀን አምጥተህ መቀየር ትችላለህ ማለት ነው። ባይሆን ገደብ ይኖረዋል። እስከ ሁለት ቀን አይ ከሁለት ቀን በላይ ማቆየት አይቻልም። ወይንም ደግሞ እዙ ወይ 30 ደቂቃ ተመልክተ አማክረና እንጂ አይቻልም ካለ ሰውየው ገደብ እንዳደረጋችሁትና እንደተስማማችሁት ይሄዳል። ቀጥታ ግን ስትገበያዩ ما لم حتى يتفرقا ነው ጋር ኢላ አን ተኩነ ሶፍቀተ ኺያር የምርጫ ስምምነት ካለ ሲቀር إلا أن تكون إلا أن توجد ማለት ያለ እንደሆነ ሲቀር ሶፍቀተ ኺያር የምርጫ ስምምነት ካለ የመምረጥ ስምምነት ካለ ችግር የለም። حتى يتفرقا የሚባለው ምርጫ ካልተሰጣጡ ነው። ዝም ብሎ ተገበያይቶ መለያየት ከሆነ ነው። እስከሚለያዩ ድረስ ምርጫ አላቸው የሚባለው ምርጫ አላቸው የሚባለው የምርጫ ስምምነት ካለ ግን እስከ መቼ ድረስ ይቀጥላል ማለት ነው። ምርጫውን እስካደረገበት ገደብ ድረስ ይቀጥላል። እስከ ገደሙ ድረስ አልገባችሁም? ግልጽ ነው አይደል? ወላ ይሕሉ ለሁ አይበቃለትም መልሶ አይፋሪቀሁ ከሰውየው ሊለይና ሸሽቶ ሊሄድ ከሻታ ይስተቂለሁ ይነድምብኛል፣ በይዑን ያፈርስብኛል ብሎ አንድ ሰው መሸሽ የለበትም፣ አምለጥ የለበትም ቶሎ ከተገዛዙ በኋላ ማለት ነው። ምርጫውን መሸሽ የለበትም። ምክንያቱም ኺያር ሰብቷል ቦታው ላይ ኺያር አለ። አንድ ሰው ሊጎዳ ይችላል። ለአለሁ አይባ አይብ የሆነ ነገር ካለ ግልጽ አድርጎ መናገር አለበት እንጂ ቶሎ ሳይነድምብኝ ማምለጥ አለብኝ ብሎ ከሸጠ በኋላ ወይንም ከገዛ በኋላ ቶሎ ከአካባቢው መጥፋት እስቲቃላን ፈርቶ እስቲቃላ ማለት ምን ማለት ነው? ይነድማል ብሎ ማለት ነው። መነደም ማለት ነው። በይዑን ያፈርስብኛል ብሎ ሸሽቶ መሄድ አይፈቀድም። استقالة فرق يطلب منه الإقالة واستدل بهذا الحديث على عدم ثبوت خيار المجلس يلم من ملون بزهر قال لأنه يدل على أن صاحبه لا يملك الفتح إلا من جهة الاستقالة لا شرط لك رواه الخمسة إلا ابن ماجه ورواه الدار قطني وابن خزيمة وابن الجارود وفي رواية حتى يتفرق من مكانهما የሚላለ የሸውካኒን እንትን እዚህ ላይ ይመልሳል ማለት ነው። ሸውካኒ ሐሳባቸው የኋለኛው ሙተፈቅ አለይሁን ሐዲስ ደሊል አድርገው ሲጠቀሙ ምን ነበር ያሉት? ለሐሳብ አድርገውት ነበር አይደል? በሐሳብ እስካልተለያዩ ድረስ ብለው ነበር። እዚህ ግን ሐታ የተፈረቃ ሚመካኒሂማ የሚል ግልጽ አደረገው። የሐሳብ ሳይሆን የቦታ ነው። ከቦታው እስከማይለያዩ ድረስ ሻጭና ገዥ አንዱ ሌላውን ትቶት እስካልሄደ ድረስ ማለት ነው። ከዛ ድረስ ምርጫ አላቸው መምረጥ። ገባስ? ግልጽ ነው። እየገባችሁ ነው። አይ በጣም ይገርማችኋል። ምንድነው ገብቷችሁ ነው ማለት ነው። እሺ ወአን ኢብኑ ዑመር ረዲየላሁ ተዓላ አንሁማ ቃል قال ذكر رجل ذكر رجل لرسول الله صلى الله عليه وسلم نبي عليه الصلاة والسلام قال ذكر رجل لرسول الله صلى الله عليه وسلم ለነብዩ አንድ ሰው ነገራቸው ወይም ስለ አንድ ሰው ተነገረ ተነሳ ማለት ነው አይዘከረሁ አህሉ ቤተሰቦቹ ሂደው ስለዚህ ስለ ሰውዬ አነሱ ذكر رجل لرسول الله صلى الله عليه وسلم ለነብዩ ስለ አንድ ሰው ሐሳብ ተነስቶ ተነገራቸው አነሁ ዩኽደዑ ፊል ቡዩዕ በይዕ ላይ ይታለላል። ይህ ሰው ያታልሉታል ያታልሉታል። አነሁ ዩኽደዑ ፊል ቡዩዕ ፈቃል እንዲህ አሉ ነቢዩ ዓለይሂ ሰላቱ ወሰላም ኢዛ ባያዕተ ስትሻሻጥ ከሰዎች ጋር አሉ ፈቁል እንዲህ በል ላኺላባ ማታለል የሌለበት ሽያጭ ግዥ መሆን አለበት በልና ንገራቸው አሉት። ይህ ሰውዬ እስሙሁ ሐባን ይባላል። ሐባን እብኑ ሙንቅስ እብኑ አምር አልአንሳሪ ነው። ሐባን ይባላል። ወቂለ በልዋሊዱ አባቱም ነው ተብሏል። ወካነ ቀድ ሱጀ ፊ ባዕድ መጋዚ በሆነ ዘመቻ ላይ ከነብዩ ጋር አብሮ እየሄደ እያለ ከምሽግ በተወረወረ ድንጋ ራሱን ተመታ እና አቅሉ ተቀየረ። ሰውዬ ራሱን ሲመታ ራሱ በሽተኛ ሆነ። ሀሳቡ ሁሉ ተምታታበት ማለት ትንሽ እንትን ማለት ማለት ነው። አቅሉ ተቀየረ። ላኪን ለመኽሩጅ አን ተሚዝ ሙሉ በሙሉ ወደ እርደት አልገባም። ግን ከነበረ ኖርማሉ ወደ ሆነ አቅጣጫ ተቀየረ። በቃ ሀሳብ ሁሉ የተምታታ ነገር ሆነ። በዚህን ሰዓት ይህ ሰው ነጋዴ ሆኖ እየሸጠ እየገበየ እያለ ወበቂ ሀታ አድረከ ዘማነ ዑስማን ወብኑ ሚአት ወሰላሲነ ሰና መቶ ሰላሳ ዓመት ኖረ። ዑስማንን አግኝቶታል። በዑስማን ዘመን ደርሷል። መቶ ሰላሳ ዓመት ዘከረሁነ ወይ ወገይሩ እና ነብዩ አለይሂ ሰላቱ ወሰላም ይህ ሰው ይታለላል ምናምን ሲሏቸው በቃ ካሁን በኋላ ስትገዛም ስትሸጥም ላኺላባ እያልክ ንገራቸው። ምን የሌለበት ማለት ነው? ማታለል የሌለበት ነው የምሸጥላችሁ። እሺ እናንተም እንዳታታልሉ እኔ ብዙ ላላቀው እችላለሁ እያለ እንድናገር ነብዩ ነገር ሲሻሻጥ ኢዛ ባያዕተ ስትሻሻጥ ከሰው ጋር ፈቁል እንደበል ምን ይበል ምን በላሉት ላ ኺላባ ላ ወላ ኺድዓተ ማታለል መሸወድ የሌለበት ሽያጭ ነው የምሻሻጣችሁ። እሺ ስትገዛም ሆነ ስትሸጥም እንደዚህ እያለ አሉት ነብዩ አለይሂ ሰላቱ ወሰለም። ሰውየው ጋር ይሄ ሰው አያውቅም ምንም ነገር ወደ ጅልነት መጥቷል ማለት ነው። ብዙ ነገር ሊታለል ይችላል። ተከራክረው ወይ የሆነ ነገር አድርገው ሊያታልል ይችላሉ። ላ ኺላበተ ካለው አላህን ፈርተህ ግዛኝ ማለት ነው። ስለዚህ ሰውየው ይደነግጣል። ምንም ይሁን ይህንን ጅል አታሉ ብልጽ ሰራ ይባላል። ስለዚህ ላ ማታለል በጣም መጥፎ እንደሆነ ለማንኛውም ከዚህ ሰው የምንረዳው ምንድነው አንዳንድ ሰዎች አዕማዎች አሉ። የሚገርም ሱቅ በዘረፊ የሚያዞሩ ምን አሉ አይነ ስውራኖች አሉ። ለእነሱን እንደው ትርፍ ጨምር አድርገን መስጠት ነው እንጂ ያለብን እነሱ ማሳለፍ ማሃዳ እበይ ላይ የማይችሉ አሉ። የገጠሬውን ሰው የከተማው ሰው ያታለለው ምንድነው ይሄ ብልጠትም አይደለም፣ በዚህም አይከበርም። ስለዚህ ትንሽ በገበያው በግዥም ይሁን በምንም ይሁን የዋሃ ሰዎችን ማታለል ጥሩ እንዳልሆነ ላኺላባ ባይኑንም እንኳን ቀርተነዋል። ምን ላኺላባ ስትገዙ እሺ፣ ላኺላባ ስትሸጡ ለማንኛውም ማለት ነው። ተግባባን? ገብቷችኋል? ባቡ አሪባ ጨርሰናል። የበይዕ ምርጫ እንዴት ነው ያልኳችሁ። አንድ ሰው ሲሻሻጥ እስኪ ገበያ ውስጥ ብትገባ ስንት አይነት አማራጭ አለ? እስኪ ምን ምን አለ? እስካልተለያዩ ድረስ ምርጫ አላቸው። እዛ ሆኖ ቀይርልኝ፣ ይሄንን አይ ይሄ ካል ሳይበቃኝ ይሄንኛውን ቀይረው፣ እንደዚህ ማለት ትችላለህ ቦታው ላይ። እሺ ሌላ ወይ ደግሞ አይተው እንደዛ አድርጌ ማለት ይችላል። ሌላ መመለስ የሚችልበት አይብ ካገኘበት እነዚህ እነዚህ ነው ኢንሻአላህ ተካፈቱ ይሆናል እ ተፈረቀ ከላይ ከላይ ጀርባ ሰጥቶ የተወሰነ ያክል ርቀት መሄድ ነው። የተወሰነ ያክል ከሄድክ በቃ አለቀ። እንደውም ራሱ ጀርባ ከተሰጣጠሩ ምን ፉቃዎች እንደዚህ ይሄንኛው ወደዚህ ዞሮ ሌላ ሰው ካነጋገረ ያንኛው ወደዛ ዞሮ ሀሳባቸውን ቀይረው ተሻሽጠው ሁለቱ መነጋገር አቁመናል ብለው ይሄንኛው ወደዚህ ይሄንኛው ወደዚህ ከሄደ በቃ በቃ ከገበያው መውጣት አይደለም። ተመሳሳይ እቃ ተመሳሳይ እቃ አንድ አንድ ይጨምሩ ሌላው የሆነ ቅናሽ አለበት። በአስር ብር የሚሸጠው ሌላ ቦታ 15 ሊሸጥ ይችላል። እሱን ነው ኺላባ አንድም በጣም ነጋዴ የሚጠቀምበት ነገር አለ። ማለት በጣም ብልጣብልጥ የከተማ ምናምን ሰው ከመጣበት መቶ ሀምሳ ከሆነች ራሱ መቶ ሀምሳዋን ወይንም ደግሞ መቶ ስልሳ አድርጎ አስር ብር ብቻ ጨምሮ ነው አካባቢውን የሚያክሰው ሲመጣ የገጠር ሰው ከመጣበት ግን አጋጣሚ እንትን ሲደናበር ካየው ስንት ነው የሚሸጠው? ይሄ 160 ብር ነው የሚሸጠው እስከዛሬ 300 ብር ይሏል። ይደነግጣል። እሺ 250 ኦ 50 ብር ከቀነሰልኝ ማለት ነው እና 250 ብር ከፍሎ ይሄ አንድ ማጃጃ ነው። እነሱን አንተ ከወዳ አመጣጣቸውን አይቶ ማታለል ይሄ በጣም ክልክል ነው። እንደዚህ አይነቱ ክልክል ነው። በይዕ ይበላሻል ማለት አይደለም። ወላኪን እንደዚህ አይነት ጥቅም መፈለግ ሰዎችን ማታለል በማታለል እንጂ ዋጋህን መስቀል ማናር ትችላለህ። ዋጋህን ማናር ክልክል ነው ማለት አይደለም። አጋጣሚውን ጅሎችን እየጠበክ ማድረግን ክልክል ነው። የተጠቀምነው የገበያን መጥፎት ሳይሆን የሰዎችን ጅልነት መዝነን ተጠቀምነው። የዛን ጊዜ የሚከለለ የሚከለከለው በማታለል እንጂ ገንዘብ በማናር አይደለም። ትርፍ ገደብ ትናንትና ስንት ነበር ያለ? አንድ ዲናር ሰጥተውት ነው አለይሂ ሰላት ሰላም ምን አደረገ እ ሁለት በጎች ገዛና አንድ በግ ገዛና ነው አይደል የተባለው? ሁለት በግ ገዝቶ አንዷን ሽጦ ሙሉ ዲናራቸውንና አንድ በግ ይዞ መጣ። ምንም ዝም ብሎ ሄዶ ይዞ መጣ ማለት ነው ነበር። ባይሆን ገበያ ላይ የሚፈጠር ጫና አለ። የጫና ፈጠራ እነ ሽካር ምናምን የመሳሰሉት አሉ አይደል? ለትርፍ ያለ በጣም ብዙ የሚሰሩት ነጋዴዎች የሚያጠዙት ማለት ነው። باب الربا ስለ ሪባ ስለ አራጣ የመሳሰሉት እንመለከታለን። ሪባ ሪባ ማዕናሁ ዝያዳ መጨመር ማለት ነው። وهو في البيع مبادلة شيء من جنس ذلك الشيء مع التفاضل አንድ ተመሳሳይ ነገር ተመሳሳይ ነገር ምግብ ነክ ሊሆን ይችላል ወይንም ደግሞ ዋጋ ነገራቶች ሊሆኑ ይችላሉ። እነዚህም ተመሳሳይ የሆኑትን ነገራቶች ምን ማድረግ ማበላለጥ፣ ያ ሪባ ይባላል። ተመሳሳይ ነገር ሪባ ማለት معناه زيادة መጨመር ማለት ነው። መጨመር ማለት ነው لغة ውን ዝም ብለን ስናየው ሪባ ፍሸር አምጥተን ስንመለከተው ደግሞ ሁለት ተመሳሳይ ዋጋ ሆኖ ሊሆን ይችላል፣ ወይ ደግሞ ምግብ مطعومات የሚበሉ ነገራቶች ሆኖ ሊሆን ይችላል። ተመሳሳይ ሆነው ማበላለጥ ወይ የተለያዩ ሆነው ዱቤ ማድረግ ይሄ ማለት ነው። ለምሳሌ በነገራችሁ ዋጋ መሰል ነገራቶች ብርና ወርቅ፣ ዶላር፣ ሪያል፣ ብር ይሄን ምናምን የመሳሰሉት እነዚህ ጎሳቸው ከተለያየ ጅንሳቸው ከተለያየ ማበላለጥ ይቻላል። ዱቤ ማድረግ ግን አይቻልም። ብርና ወርቅን ማበላለጥ ይቻላል። ውቤ ማድረግ ግን አይቻልም። እጅ በእጅ ነው የሚሰጠው። ወርቅና ወርቅ ከሆነ ረቢዕና ገይድ እንኳ ቢሆን ማበላለጥ አይቻልም። ንጹሁ የደቡብ አፍሪካ እንትን ወርቅና የኢትዮጵያ ወርቅ ተመጣጣኝ አይደለም ብሎ እኩል ሚዛን ሳይሆን ያንኛውን አስበልጦ መሻሸጥ አይፈቀድም አይፈቀድም። እኩል እኩል አይቻልም። ረዲ እንኳ ቢሆን ራሱ አይቻልም ማበላለጥ ተመሳሳይ ከሆነ ከፈለክ የኢትዮጵያውን ወርቅ ሽጥና የደቡብ አፍሪካውን በብር ግዛ እንጂ ወርቅ በወርቅ ከሆነ የእንትናና የእንትና ነው አንደኛና ሁለተኛ አራት ከራት ምናምን ነገር ብለን ማበላለጡ አይፈቀድም። እና example እንትኑ ላይ ደግሞ ይመጣልናል። ሪባ ማለት ይሄ ነው። ሪባ ማለት ተመሳሳይ ነገራቶች ላይ መጨመር ማለት ነው። ጥለቁ አላ ኩሊ በይዕ ሙሐረምን ወአጅማዐት ልዑለማኡ አላ ተሕሪሚ ሀዛ ሳቢቱ ነህዩ ፊልኪታቢ ወሱና ወኢጅማዕ ልሙስሊሚን ስምምነት አለበት። በቁርአንም ተከልክሏል ሪባ፣ በሐዲስም ተከልክሏል በነቢዩ ዓለይሂ ሰላቱ ወሰላም። فكذلك جميع العلماء بجميع طوائفها وجميع مذاهبها ከልክላለች ሪባ። ሪባ ውስጥ የተለያየ ኮንሴፕት ሊኖር ይችላል። የኮንሴፕት ልዩነት የተለያየ ነገር ያስገቡት ማለት ነው። ወላኪን ሁወ መንህይን መንህይ ነው። بالمفاضله ነው ያመጡት የተለያየ የራሳቸው ይሆናል። ዛሂርያዎች ለምሳሌ አህባሾችን የመሳሰሉ ያመጡት ነገር አለ። ቁርአን ውስጥ ሐዲስ ነብዩ ሐዲሶች ውስጥ የተጠቀሱ ስድስት ነገራቶች ናቸው። እነሱ ብቻ ናቸው ክልክል እንጂ ከዛ ውጭ ያለ የለም። ወርቅና ወርቅ ብርና ብር የተባለው ሲባ በአሁን ዘመን የለም፣ ዘሀብ በአሁን ዘመን የለም። በአሁን በአሁን ሰዓት ያለው ብርና ሪያል ነው። እዚህ ላይ ሪባ የለም እስከ ማለት ድረስ የደረሷሉ። ይሄ ሽባሃቱም ሽባሃቱ ነው። ዑለማዎች ግን ፍቃ ሁሉ ተስማምቶበታል፣ ብዙዎቹ ማለት ነው። በምን ላይ የመላእሻ የነገራቶች ዋጋ የተባለ ሁሉ ይተካካል። ድሮ ድርሃም ነበር፣ አሁን ደግሞ ሪያል ነው የሚያንቀሳቅሰን ሲባል ከክቶ የመጣ ሁሉ የእሱ አይነት አካል ይሰጠዋል። እና አን ጃቢር ረዲየላሁ ተዓላ አንሁ ቃል ለአነ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ተራግመዋል። አክለ ሪባ ሪባ የሚበላውን ሰው ረግመዋል። ወሙኪለሁ አብዩንም ረግመዋል። አብዩንም ረግመውታል። ሪባ የሚያበላውን እኔ ካልበላሁን ችግር አለው አይባልም። ራሱ ሪባ ካበላ ሰውየው ያው ነው። ሪባ ለምሳሌ የቁጠባ ብድር ይበደሩና ሪባ ይሰጣሉ አይደል? እኛ ሪባውን አልበላነውም ወደ ውጭ ሰጠነው እንጂ ይላሉ። ክልክል ነው። ሐራም ሐራም ነው በጣም አለ። እንደዚህ አይነት የቁጠባ እየተበደሩ በእንትን ላይ የሚደረግ آكل الربا እስላማዊ ባንክ ምናምን ነገር ሲኖር قراض ይሰጣል ወይ እኛ የምንሰጠው ባንክ ቤት ስናስገባ ቅራብ ነው የሚሆነው፣ እነሱም ሲሰጡ ለኛ ቅራብ ነው የሚሆነው። ይህ ነው ሲስተሙ። Islamic ባንኮች ብዛት ትርፋማም ናቸው። አይፎቁም፣ አይወድቁም። የሚወድቀው ሪባ ውስጥ ያለው ነው። የመሐቁላሁ ሪባ ወይርቢ ሰደቃት አላህ ዝቷል። ደግሞ መስለ ሪባን ጥርግ ጥብ ነው የሚያደርገው፣ እንዳልነበር ያደርገዋል። የገንዘብ ግሽበት ይፈጠርባቸዋል። ብዙ ጊዜ የማይቋቋሙት እንዲያወዛውዛቸዋል። ታላላቆቹን ሀገሮች ራሱ ይሄ ሪባ ውጤት ነው። ሪባ የሚያመጣው ጣጣ ነው። ብዙ ነገር ይፈጠራል። የሚፈጠረው እዚህ እነሱ ጥሩ ቤት ውስጥና ጥሩ ዓለም ላይ መኖራቸውን አትመልከት። ውስጣቸውን ሰላም አጥተዋል። ውስጣቸው ብዙ የሚፈጠር ነገር አለ። ጭንቀት ይፈጠርባቸዋል። ስንት ነገር አለ። በዛ የተመገቡት የተገነባ ሰውነት የውመል ቂያማ ገና እሳት ይጠብቀዋል። እለም የቱቡ ተውበት ካላደረጉና እለም የድኹሉ ፊ ዲኒል ኢስላም እስካልገቡ ድረስ ገና እሳት ይጠብቃቸዋል። አንድ ሪባ አማር وأحل الله البيع وحرم الربا ለአነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ተራግመዋል። አኪለ ሪባ ሪባ የሚመገበውን የሚበላውን አካል ሪባ የሚበላው ይሄ ቁጥር አንድ ስለሆነ ነው ቅድሚያ ያመጣው። ወሙኪለሁ አብዩንም ነብዩ ረግመዋል። ወካቲበሁ ጸሐፊውንም ፊርማውን የሚጽፈው ወሻሂደይህ ሁለቱም ምስክሮች አብረው ተረግመዋል። ሁለቱንም አላህ ከራህመቱ ያርቃቸው ነው። ይሄ በጣም አስፈሪ ነገር ነውና ነብዩ አለይሂ ሰላቱ ወሰለም ዱዓ አላደረጉላቸው አላህ ሂዳያ ይስጣቸው ሳይሆን ምናምን አስፈሪ ሆኖ እንዲቀር ነው ነገር ውስጥ ማንም እንዳይገባ እየበሉ ሂዳያ ይስጠው ሳይሆን አላህ እንደዚህ አድርገው ከረህመቱ አርቀው ካሉ ነብዩ ከተራገሙ የነብዩ እርግማን direct እንዳይመታው ሰውዬ ይርቃል። ይሄን ነገር آكل الربا ሪባውን የሚበላው وموكله አብዩ وكاتبه ጸሐፊውንም ረግመዋል። وشاهديه ሁለቱንም ምስክሮች ይሄ ሁሉ branch አለው ማለት ነው። ሪባ የሚረገምበት ሪባ ውስጥ سبحان الله። ሪባ ውስጥ የምንገባበት ገና ብዙ ነገር አለ አይደል? አላህ ይጠብቀን። በተለይ ኢንጂነር ኢንጂነሮች ምን ውስጥ ይገባሉ? ኮንትራክተር ሆነ ልትወጣ ትችላለህ። በዛን ሰዓት ይመጣልሃል ሪባ من كل جهة تجرف إليك። አደጋ ነው። የዛን ሰዓት ብር ደግሞ በጣም ይጥማል። መብላት ተጀመረ። አሁን እኮ የብርን ጣም አናውቀውማ ገና ነው። አሁን እንኳ ራሱ ገና ወደፊት ብር አገኛለሁ ማለት የተወሰነ ነገር አለ። እብሯ ውስጥ ስትገባ ደግሞ لا حول ولا قوة إلا بالله እውር ነው የምንሆነው። ሀታ ራሱ ሐዲስ በቃ ውፍ አላህ እንደዚህ ማያፈርም አላህ ይምረኛል የሚለው ነገር እንጂ አላህ ይቀጣል የሚባለው የጀሃነም በር ማንም አይታየውም። የመግፊራ በር እንጂ የቅጣት በር አይታየውም። ብር ላይ የገባ ሰው እንደዛ ሪባን በጣም ጠልተ ነው መውጣት ያለብን። ዓለም ጥንቅልቅ ነው ያለው በሪባ ያ ሱብሃንአላህ ማለም ነዒሽ ቢላዲል ሙስሊሚን እስካልኖር ድረስ ነገር ነው። ሁሉም በችግር ነው፣ በቃ ችግር ነው፣ ዑዝር ነው፣ ዑዝር ነው፣ ዑዝር ነው እየተባለ ነው ሁሉ ነገር። ስንት የሚሰራ ፎተት አለ። የውም ቂያማ ያን ሁሉ ሂሳብ ከአላህ ጋር መወራረድ አስቡታል በሪባ ብቻ የሚመጣ ዱንያ ይበከላል። በሪባ የመጣ ብር ልጅ በልቶት እኛ ተመግበ ነው ምን አይነት ዱዓ ነው መቅቡል የሚሆነው? ሲኩ ነው የሚያስወቀንን ነገር እኮ አናውቅም። ለምንድን ነው እንደዚህ የወረን ነው? እነሱ ሪባው እየበሉ ሊያሸንፉን ይችላሉ። እኛ ሪባ እየበላን ግን እነሱን አናሸንፍም። ነህኑ አላ ሐቅ እኛ አላህ ተጠበቁ ብሎናል፣ ነብዩ ተጠበቁ ብለውን እኛ መዕሲያ ስንሰራና እነሱ ሰሩት እኩል አይደለም አይደል? እነሱ ገና ጀሃነም ይጠብቃቸዋል። እኛ ግን እዚህ ብዙ እንወርድበታል። በጣም አደጋ በጣም ጥሉትና ውጡ አልፈጥሩ አህሰኑ ወአሽረፉ ሚን ሪባ በሪባ አንድ ሰው ሌላ ቤት ከሚሰራ ነው። ጥሩ ኑሮ ከሚገፋ ይልቅ ድህነት የሚገርም ኩራት ነው። ወላሂ ኒዕመ ሸረፍ የሚገርም ኩራት ነው። የሚገርም ጽድት ያለች ድህነት አኼራ ላይ ሌላ እንትን የለባትም፣ ጥያቄ አይበዛባት። ጠንቀቅ ማለት እንጥላው፣ በጣም አንንጥላው፣ በጣም እጅግ በጣም አኪለ ሪባ የነብዩ እርግማን አለበት። እንደው ሐራም ነው ብቻ አይደለም የተባለ ደግሞ መጨረሻ ላይ እንወድቁበታለን። መጨረሻ ላይ ሁሉም ይወድቃል። በሪባ ሪባ የሚበሉ ሀብታሞች ናቸውን እየወረዱ አልታለ ይወርዳል ከሁሉ የሆነ አጋጣሚ ይፈልግና ዘቅያ ይዞ ሲስቲው አላህ ይፈልግባቸው አኪለ ሪባ ወሙኪለሁ አብዩን ወካቲበው ጻፊን ወሻሂደይህ ሁለቱ ምስክሮች ነው ወቃል ነብዩ እንደብለዋል ሁም ሰዋ እነዚህ ሰዎች እኩል ናቸው ሪባውን የበላው አብዩን ጸሐፊውን ምስክሮቹም እኩል ናቸው በወንጀል አይ ይሄኛው ስለበላና ይሄንኛው በውርጭ ስላለው በሪባ ይሄ የበለጠ ይቀጣል የሚባል ነገር የለም። ያበላውም ሰውዬ ራሱ የሚበላው ደግሞ በብዙ ሚሊዮን መቆጠር አለበት፣ በሺ መቆጠር አለበት አይደለም። ተበላ በላ ነው። እርግማኑ ሁሉንም የሚያገኝ ወሊል ቡኻሪ ነህወ ይህ አይነት አለ ምን ሐዲስ አቢ ዙሐይፋ وعن عبد الله بن مسعود رضي الله تعالى عنه عن النبي صلى الله عليه وسلم قال يا الله መላክተኛ እንዲህ ይላሉ الربا ሪባ ማለት አሉ ሪባ ማንኛውም በይ ውስጥ ያለ መሐረማት ነገር ሪባ ይባላል። ሌላም ቦታ መሐረማት ነገር ራሱ ሪባ ውስጥ የሚካተትበታል። ሪባ ብርና ወርቅ ስንገዛዛ ያለው ሪባ ይሄ ብቻ አይደለም። ሪባ መሐረማት ሪባ ይባላሉ። ራሱ ከእናት ጋር ግንኙነት ማድረግ ሪባ ይባላል። የሆነ መሐረማት መስራት ሪባ ሊባል ይችላል። የሰው ክብር መንካት ሪባ ሊባል ይችላል። ሪባ ብዙ አይነት ነው። በይ ውስጥ ስንመጣ ማንኛውም በይ መሐረም የሆነ በይ ሁሉ ሪባ ነው። ሪባ ነው። ወላኪን ሪባ ደግሞ የራሱ የሆነ ኹሱስያ ትርጉም አለው እናያቸዋለን እንትኖች እቃዎች ቃል አሪባ ሪባ አሉ ነቢዩ አለይሂ ሰላቱ ወሰላም ሰላሰቱ ወሰብዑነ ባበን ሰባ ሶስት በሮች አሉት አሉ ለሪባ ሰባ ሶስት በር አለው ሰባ ሶስት አይነት ሪባ ማለት ነው አይሰሩሃ ከሰባ ሶስት ውስጥ እጅግ በጣም ቀላሏ አነስተኛዋ minimum ሟ ከሪባ ውስጥ ማለት ነው ተመልከቱ ሪባ ከታች minimum point አለው፣ maximum አለው። أيسرها በጣም ቀላሏ የሪባ በር مثل أن ينكح الرجل أمه አንድ ሰው እናቱን ኒካህ ሊያስር ቀላሉ ይሄ ቀላሉ ወኢነ አርበር ሪባ የሪባ ሁሉ ትልቁ ሪባ ደግሞ ዕርዱ ረጁል ልሙስሊም የአንድ ሙስሊም ሰው ክብር የእሱን ክብር መንካት፣ እሱን መስደብ፣ እሱን ማማት፣ እሱን ማውረድ፣ እሱን የሆነ ነገር ማድረግ አንድን ሙስሊም ንጹህ የሆነን ሙስሊም እንደዛ አይነት ነገር ማድረግ ይሄ أربى الربا የሪባ ሁሉ ትልቁ ሪባ ማለም የኩን ብድዕየን እዛ ካነ ብድዕየን ከሆነና ሰዎች ላይ የሚያስተላልፍ ከሆነ ግን ለይሰ አርበር ሪባ ወላኪን الله አጅሩን ከቢር አላህ ዘንድ አጅር አለ። ሰውየውን እንደውም መናገሩ እዛ ጋር እንዳትሄዱ ስንቁን እንትን ይዘህ አይ ሰዎች ግን መናገር ቢድዕይም ቢሆን መናገር የለብንም ብለህ ዘግኖ ፈርተህ እንዳትተው ከዚህ ከኛ የበለጠ እነ ኢብኑ ተይሚያ ይቆጠቡ ነበር። ከኛ የበለጠ እነማን ይቆጠቡ ነበር? እነ ኢማሙ አህመድ ያን ሰውዬ እንዳታናገረው እሱም ጋር ያለው ያናገረውንም እንዳታናገረው ወኢነ አርደ ሪባ የሪባ ሁሉ ትልቁ ሪባ ዕርዱ ረጁል የአንድ ሰው አልሙስሊም የሙስሊም ሰው ክብር የእሱን ክብር መንካት በጣም የሪባ ሁሉ ትልቁ ሪባ መጠንቀቅ አለብን። በጣም መጠንቀቅ አለብን። ንጹህን ሰው መንካት የለብን። ንጹህን ሰው መንካት የለብንም። በጣም አደጋ ነው። ረዋሁ እብኑ ማጀህ ሙክተሰረን አጠር አድርገው እብኑ ማጀህ ዘግቦታል። ወልሐኪሙ ቢተማሚ ሐኪምም ሙሉ በሙሉ ዘግቦታል። ወሰዓ ሐዲሱን በጣም ሶሒህ ነው ብሎናል። እና በጣም ብዙ አይነት የሪባ በሮች አሉ ማለት ነው። ቀላሉ አንድ ሰው እናትን ኒካህ ማድረግ፣ ከባዱ ደግሞ የአንድ ሙስሊም የተከበረን ሙስሊም ክብር መንካት አደገኛው ማለት ነው። እጅግ አደገኛ እጅግ አደገኛ ተግባባን። ገብታችኋል? وعن ابي وعن ابي سعيد الخدري رضي الله تعالى عنه ان النبي صلى الله عليه وسلم قال አባሽን የመሳሰለ እርድ መንካት የለበትም እዛ ውስጥ እንዳትገቡ ነግሬያቸዋለሁ። ይሄ ማለት እንዳለ ዝም ብሎ ማንንም ሰው መንካት አይቻልም አይፈቀድም ማለት አይደለም። ፐርሰናል ክብር ነው። ዲናዊ ክብር ውስጥ ግን ዲንን ገብቶ የሚያተራምስና የሆነ ነገር የሚያደርግ ከሆነ መቆጠቡ ራሱ ሸይጣንን አክረት ያደርጋል። ሌላ ቦታ ላይ የተባለ ብዛ ሸይጣን ነው የምንሆነው። አንድ ሰው ክብር دين الإسلام ውስጥ የሆነ ነገር ሲያጠፋ personal ችግር ሰውየው ዝሙት ሊሰራ ይችላል። የሆነ ነገር ሊንቀሳቀስ ይችላል። አታውቀውም። personal ራሱ ላይ የሚቀር ወንጀል የዛን ጊዜ ክብሩን ማጋለጥ የለብንም። ራሱ ላይ የሚቀር ሰዎች ላይ የሚያወጣው ከሆነ ግን ኦ የዛን ሰዓት ምላስ መርዘም አለበት። በጣም ረጅም መሆን አለበት። በጣም አንድ ክንድ ሁለት ክንድ ምላስ ማውጣት አለበት። አጅር አለው እጅግ በጣም ሰዎች ላይ ምላስ መምዘዝ የማይቻለው መቼ ነው? personal ችግር ውስጥ መግባት የለብንም። ሰውየውን ለብቻ ወንጀል ሲሰራ አይተው ከሆነ ወይ أجنبية ጋር ካየው ምሰረው ቀስ ብለህ ወይ መጠጥ ቦታ አይተው ከሆነ የሆነ መሐረማ ሲሰራ አይተው ከሆነ personal ችግር ስለሆነ ያዘውና ወንድምነት ይሄ ነው። የዛን ጊዜ ክብሩን ሰው ውስጥ ካወጣው አደጋ ነው። እድል ላይ የድልም ራሱ ግላዊ የራሱ ችግር ራሱ ላይ ወደ ሰዎች የማያመጣ ችግር ከሆነ ምከረው ይዘው ችግሩን ግን አምጥቶ ሰው ላይ የሚዘረጋ ከሆነ የዛን ጊዜ አዎ ለምሳሌ ሂጃብ ለብሶ ሂጃብ ለብሳ ጀለብያ ለብሶ ጺም ጥምጣም አድርጎ መጠጥ ቤት የሚገባ ከሆነ ነው አይደል? እስላማዊ አለባበስ ለብሶ ሐራም የሚሰራ ከሆነ ምን እንበለው? አካሄዳቸው ነው ወይስ የራስ የግል ጥመት እንትናቸው ሰውየውን እንነግረዋለን። መጀመሪያ አነሲሐ ሊርሱል ለነፍሴ ለራሱ ለሰውየው ነው የምንመክረው። መጀመሪያ የሰውየውን አይብ እኮ ከሌ እኮ ይጠጣል አንልም። ለምን በሰዎች ላይ ያመጣው ነገር የለም። አሁን እዛው እናስቀርበታለን። ምክንያቱም ጠጡ እያለ አዋጅ አላደረገም፣ ችግር የለውም ብሎ ሱባህ አለቀቀም እያመጣ ሰዎች ላይ ለራሱ ነው እየሄደ ይህን ነገር ያጠፋው። እንመክረዋለን፣ አሁንም እንመክረዋለን። ግን ችግር የለም የሚል ሹብሃ ሰዎች ጋር ሲከራከር ከሰማ ተጠንቀቁት፣ እሱ መሐረማት ይሰራል። እንደዚህ አድርጋት ተጠንቀቁት ብለህ አዋጅ ትናገራለህ በዛን ሰዓት እንጂ አለበለዚያ ሐራም ሲሰራ ዝሙት ሲሰራ ብታየው ራሱን ሄዶ ነው መምከር ያለበት። ዝሙት እየሰራ ግን የዝሙት ሹብሃ የሚለቅ ከሆነ ሰዎችን እንዲጠነቀቁት ታደርጋለህ። አለበለዚያ መጀመሪያ ራሱ እንደው እስላማዊ አለባበስ ለብሶ ሐራም ቢሰራ እንኳን ለሰዎች አትነግርበት፣ ለሰዎች አይነገርም። ተገባናል? ምክንያቱም የምታስጠነቅቀው የምትመክረው ሰውየውን እንጂ ሰዎችን አይደለም። ሰዎችን የምትመክረው እኮ እሱ እንደዚህ ያለ እነሱ አላደረጉም ምን ተመክራቸዋል? ግን እያደረገው እነሱ ላይ እያመጣ ሹባህ የሚለቅ ከሆነ የዛን ጊዜ ጥንቃቄ እንዳደርጉ ትመክራለህ። وعن ابي سعيد الخدري رضي الله تعالى عنه ان النبي صلى الله عليه وسلم قال يا الله ملائكتኛ عندي هلال لا تبيع الذهب بالذهب ወርቅን በወርቅ አትሽጡ ኢላ ምስለን ቢምስል አምሳያ በአምሳያ እንጂ አንድ جرام በአንድ جرام ሁለት جرام በሁለት جرام ወርቅ በወርቅ ትሽጡ ተጓባናል። የየትኛውም ሀገር ይሁን የትኛውም ولا تشفوا بعضها على بعض كثير كثير አታስበልጡ አትጨምሩ። ولا تشفوا ما لا تزيدوا አትጨምሩ። بعضها كثير على بعض بكثير ላይ አታበላልጡ አትጨምሩ አታበላልጡ። አንዱን 1.5 ግራም አንዱን አንድ ግራም አድርጋችሁ አይ ይሄንኛው እኮ የደቡብ አፍሪካ ወርቅ ስለሆነ ነው ይሄ ስለሆነ አይቻልም። እንደዛ ከሆነ ምንድነው መደረግ አለበት? አንዱን ሸጠህ ያንኛው ውዱን መግዛት ነው ያለበት። በሌላ በብር ግዛ። ቢያንስ ማበላለጥ የሚባለው ነገር ሳይቀር ሪበነት እንዳይፈጠርበት አደርጋለሁ። እዚህ ላይ ግን ሁለት አይነት ሪባ ነው ያለው። ስሙን በትክክል ሪባ ሁለት አይነት ሪባ አለ። ሪበል ፈድል አለ፣ ربا النسأ አለ። ሪበል ፈድል ማበላለጥ ነው፣ ተመሳሳይ ነገራቶችን ማበላለጥ። ሪበነሰ ማለት ደግሞ የዱቤ ማድረግ የዱቤ ሁለት ነው ያለው። ወርቅ በወርቅ ስትገዛ ሁለት አይነት ሪባ አለ። ዱቤ ታደረከው ሪበነሰ ይባላል። እኩል ብታደርገውም እንኳን አንድ ግራም ወርቅ ተሰጠውና አንድ ግራም ወርቅ አምጣልኝ ብትለው አይሰራም። አንድ ግራም ወርቅ ለአንድ ግራም ወርቅ ትሸጥልኛለህ? አዎ። ስትገዛዙ አንተ ሰጥተው እሱ እንትን ካለ አይሰራም፣ ክልክል ነው። ምን ሆነ? እኩል ነበር፣ አንድ ግራም አንድ ግራም። ወላኪን ዱብ ያደረጋችሁ ሪበነሰ ይባላል። ሪበል ፈድል ማለት ደግሞ አንድ ነጥብ አምስትን አንድ ነጥብ የሆነን በአንድ ግራም አበላለጣችሁ እጅ በእጅ ብታደርጉም እንኳን ሪበል ፈድል ይገኛል። ማበላለጥ ተመሳሳይ ገብቷችኋል? ሁለት አይነት የሪባ መንገድ አለ ማለት ነው። ምን እቃው የሚበላለጥ ምን ለምሳሌ ወርቅ ሌላ እቃ ትችላላችሁ። የምንቆጥራቸው ምግብ ነክና ዋጋ መሆን አለበት። ሱሪ በሱሪ ብትቀያየር ችግር የለም። አንድ ሱሪ በሁለት ሱሪ ብታደርግም ችግር የለም። ጊዜም ብታደርገው ትችላለህ። መጥዑም አይደለም የሚበላ ነገር አይደለም። እንሰሳ የሚበላ ምናምን እሱን ትችላላችሁ ማበላለጥ ማለት ሪባ የለም፣ በነሰእም የለም፣ በፈድልም የለም። ምግብ ነክ ነገር ላይና ምን ላይ ነው ዋዳ ብርና ወርቅ እነዚህ ላይ ነው ሪባ ያለው። ተግባባን? አንድ ገንዶ በሁለት ገንዶ መቀየር ትችላለህ። አሁን ገባ? ምን ምግብና ከብቶች እና ከዚህ ጊዜ በኋላ ትመለስልን ግን እንደዚህ በእጥፍ ወይ ምን ዋጋ ብር ነው ወይም እቃ ነው? እቃማ ይችላሉ፣ እቃ ይችላሉ። ሀታ ራሱ ዋጋን እናንተን ራሱ ይችላል። እጥፍ ምን አሁን ለምሳሌ አንድ ሱሪ አንድ ሱሪ ሰጠውና ከተወሰነ ጊዜ በኋላ ግን ተመልሶ ሁለት አደረገ እዛው በዛው ፀሐይ አይሁን ዱቤም ይሁን ሁለቱንም እኮ ነው አይች የለም ያልኩት። ሪበለሰም የለም ሪበልሰብልም የለም እዛ አይነት እቃ ማበላለጥም ትችላለህ፣ ዱቤ ማድረግም ትችላለህ። ሁለቱም እኮ ነው የነገርኳቸው አይደል? አይመጣም ወለድ እኮ አይመጣም። ይሄ ከሚመገቡትና ከዋጋ ውጭ ያለ ነገር ላይ ሪባ የለም። ኪታብ ለምሳሌ አንድ ብሎ እሰጥሃለሁ እንካ ብሎ ባይሆን ኋላ ሁለት ብሎ ታመጣለህ። ይችላል። ምንም ችግር ከተስማማ ትችላለህ። ሪባ የሚባል የለም ይችላል ወይ ብር አይደለም ወይ የሚበላ አይደለም። ይሄ በጃሚ ነገር አልነበር። አንድ በአንድ በግ ሁለት በግ መቀየር ትችላለህ። በቃ ትችላለህ። በጊዜም አድርገው አሁን አድርገው ከቻለ እ የሚበላ አይ ምግብ ነክ እንትን እኮ ነው የምልህ እህል እናንተ በቃ የሙዝም ሪባ አለ ብትሉ ነው። በአንድ ሙዝ ሁለት ሙዝ አይቻልም። እህል ዘር የእህል መሆን አለበት። እህል አድር እና የተጠቀሱት ከኡዱም ደግሞ እነጫው ነብዩ የጠቀሱት ማለት ነው። በርበሬ አይደለም ነብዩ የጠቀሱት ከምግብ ከምግብ ውስጥ እሺ እንቅራው ነው ይጨርስላችሁ። ከምታተበት ላ ተቢዑ الذهب بالذهب ወርቅን በወርቅ አትሽጥ ኢላ ምስለን ቢምስልን አምሳያ በአምሳያ እንጂ ወላ ተሽፉ ላ ተቢዑ الذهب بالذهب ወርቅን በወርቅ አትሽጡ ኢላ ምስለን ቢምስልን እኩል አድርጋችሁ እንጂ አምሳያ በአምሳያ ወላ ተሽፉ بعض على بعض ከፊሉን በከፊሉ ላይ አታበላልጡ አትጨምሩ ወላ ተዲዑ ልወሪቀ ቢልወሪቅ ብርም በብርም አትገዛዙ፣ አትሻሻቱ። ኢላ ሚስለን ቢሚስልን እኩል አድርጋችሁ እንጂ አምሳያ በአምሳያ ወላ ተሽፉ ባዕዱ አለ ባዕድን ከፊሉን በከፊሉ ላይ አታበላጩ፣ አትጨምሩ። የሚገርመው ኢላ ሚስለን ቢሚስልን ካሉ በኋላ ወላ ተሽፉ ባዕዱ አለ ባዕድን ማለት ተመሳሳይ አረፍተ ነገር ነው። አገላለጹ ግን ተውኪል ነው። በጣም እያጠናከሩ ነው። አደራ ኢላ ሚስለን ቢሚስልን አምሳያ አድርጉ ካሉና ወላ ተሽፉ ባዕዱ አለ ባዕድን እንዳታበላለጡ አምሳያ ማለት አንድ ዘር ምን ምን ለማለት ብቻ አይደለም አምሳያ ማለት አይላ ተጂዱ አላ ባዕድን እንዳታበላልጡ መጠን ማለት ነው። ለመጠን ይሆናል። ተውኪዱ በጣም ያጠናክርልናል። ወላ ተቢዑ ምንሃ ከሷ እንዳትሸጡ ጋኢበን የሩቁን የሌለውን ዱቤውን ቢናጂዝን እዚህ ባለው አይ ቢሐዲርን ማለት ነው። ቢናጂዝን ማለት አንተ ብሩን ሰጥተው ወርቁን ነገ ሊሰጥ አይቻልም። አተጓባን ራኢቡን ጋኢብ ማለት ምን ማለት ነው? ሩቅ እዚህ የሌለ ማለት ነው። ዱቤ ማለት ነው። የሌለም ቢና ባለው አይቻልም። ምን ከሆነ ወርቅና ወርቅ ብርና ብር ወይም ራሱ ዝግዛግ መተን ብርና ወርቅ ከሆነም ዱቤ አይቻልም። ማበላለጥ ግን ይቻላል። እህል በብር ቢሆን ይቻላል። ዱቤም ይቻላል። ማበላለጥም ይቻላል። ማበላለጥ መጀመሪያ ሚዛን ምን ውስጥ አትገባም። አንድ ግራም ማሽላ በአንድ ግራም ወርቅ አትልም። ብዙ አይነት ማበላለጥም ትችላለህ፣ ዱቤ ማድረግም ትችላለህ። ስለዚህ ሰዎች ይስም ሀዲሱ ሙተፈቅ አለህ ነው። ወርቅና ወርቅ ብር በብር ነው የተባለው። ዶላርን በዶላር እንችላለን፣ ብርን በብር ሪያልን በሪያል እንችላለን ብለው አበጣብጠውታል። እሱም ብቻ ላይ ይቅር ብለው ዛሂርያዎች ናቸው። ወላኪን ዑለማ ምንድን ነው ያሉት? ቅየ የሆነ ሁሉ ወርቅን ይተካል፣ ብርን ይተካል። ለዚህም ነው ዘካዮች ነው በብር እንትን ዘካት ይወጣ የነበረው በነብዩ ዘመን በምን ነበር? በዲርሃምና በዲናር ነበር አይደል? በአሁኑ ሰዓት ዶላርና ሪያል የለባቸውም ሊሉ ነው። ሪባ የለም ማለት ዘካም የለበትም የገንዘብ ማለት ነው። ምክንያቱም ሪባ ሪባ አለበት። ለምን የመላሸ የሚባል የነገራት ዋጋ ብርን ተክቶ የሚሰራ ከሆነ ድርሃምን ተክቶ የሚሰራ ዶላር ድርሃምን ተክቶ የሚሰራው ሪያልና ብር እስከሆነ ድረስ እነሱን ተክቶ ይንቀሳቀሳል። የዘካም አህካም አለበት፣ የሪባም አህካም አለበት ማለት ነው። ተግባባን? ድርሃም ላይ የነበሩ አህካሞች ሁሉ ብር ላይ ይሰራሉ። ድርሃምን በድርሃም ሪባ ነው ብለናል። ብርን በብር ሪባ ነው። ለምን እሱን ተክቶ ይሰራል ዋጋ ሆኖ ማለት ነው። አልገባችሁም? ዘካም ይወዝበታል የተባለው እኮ ለዚህ ነው። አለበለዚያ ከብር ከይሄን ያህል ብር ይሄን ያክል አውጡ አልተባለም። ግን ይሄን 85 እና ከዛም በላይ ግራም ወርቅ የሚገዛ ብር ያለው ሰው ዘካ አውጣ እንላለን። ወደ ወርቅ ተቀይሮ ማለት ነው ብሩን እንትኑ መጠኑን ለማወቅ የለም ብለዋል ሹባ ለቀዋል በጣም ይገም ሹባ ዛሪያውትን ዋኑ ባደ ብን ስፋን የተረዲላሁ ተዓላ ነው ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ ብለዋል አዝሃቡ ቢዛ ወርቅ በወርቅ ወልፍባ ብልፍባ ብር በብር ወልቡር ቢልቡር ስንደ በስንደ ወሽዕሩ ብሽዕር ገብስ በገብስ ወተምር ቢተምር ቴምር በቴምር ወልሚልሑ አው ጫው ሲቀየር ሲገዛዙ ሲሻሻል ምስለን ቢምስልን ተመሳሳይ መደረግ አለበት መጠኑ ሰዋ ቢሰዋ እኩል መሆን አለበት እኩል ተውኪድ ነው የደን ቢየድን እጅ በእጅ መሆን አለበት እጅ በእጅ መሆን አለበት فاذا اختلفت ከተለያየ ግን هذه الاصناف እነዚህ እስካሁን የቆጠርናቸው ጎሳቸው ከተለያየ ፈዲዑ ሽጡ ከይፈ ሽእቱም እንደፈለጋችሁ ሽጡ እዛ ካነ የደም ቤት ባይሆን እጅ በእጅ ከሆነ የእህል ዘር አድርገው ማበላለጥ ይቻላል። ዱቤ ግን አይቻልም። እዛ ካለ የደም ቢሄድን ነው፣ እጅ በእጅ መሆን አለበት። ብርና ዝግዛግ ከመታ ነው ግን ይቻላል። ዋጋንና መጥማትን እህልን ካደረግን ምን ይሆናል? ማበላለጥም ዱቤም ይቻላል። ምን ከሆነ ዋጋንና የሚበሉ የእህል ዘሮችን ካደረግን የእህል ዘር ካደረግን ግን እጅ በእጅ መሆን አለበት፣ ማበላለጥ ይቻላል። ለምሳሌ ስንዴና ገብስን ብናቀያየው ዋጋቸው እኩል አይደለም። ነው ይለያያል አይደል? ይሄ ስንዴ ይሄኛው ገብስ ስንዴ ሁለት ገብስ አንድ ቁና አድርገን ልንሻሻጥ ይችላል። ባይሆን እጅ በእጅ መሆን አለበት። ማበላለጥ ይቻላል። ለምን ተከለፈታ ጅናሱ ጂንሳቸው ተለያይቷልና። ግን ከእህል ዘርነት ስላልወጡ ዱቤ የሚባል ነገር አይቻልም። ምን መሆን አለበት? እጅ በእጅ መሆን አለበት። ማበላለጥ ይቻላል። ሙፋበላ ይቻላል። ወላኪን ነሰኡ ላይሱ ዱቤ ማድረግን ያስፈቀደ እሺ ቄመ ራሻንና መጥማትን የሚበላውን ብናደርገው ወይንም የእህል ዘር ብርን በእህል እህልን በብር ብናደርገው ምን ይቻላል? ዱቤም ይቻላል፣ ማበላለጥም ይቻላል። ማበላለጡ ማዕሉም ነው፣ ዱቤ ይቻላል። ተግባባል? እሺ ወርቅም በወርቅ ዶላርም ለዶላር ምንድን ነው ምን ይቻላል? ዶላር በዶላር ድቤ ይቻላል። አይ አልገባችሁም አልኳችሁ። ትናንት ባለፈው ላይ እየቀራ ነው ምን ነበር? ይሄንን አልበይዑ በይዓተይኒ ፊ በይዓቲን አይተናል አይደል? አንድ ሽያጭ ላይ ሁለት ገበያ አይቻልም ብለናል። አሁን እጅ በእጅ ከሰጠኝ መቶ ብር እሸጥልሃለሁ በኋላ የምትሰጥ ከሆነ ግን መቶ ሀምሳ ብሎ መሸጥ አይቻልም፣ አይፈቀድም። አልበ እንትን በይዓተይኒ ፊ በይዓቲን አንድ ገበያ ላይ ሁለት ሽያጭ አይፈቀድም ላለው ይሄን ነግረውናል። ወይንም ደግሞ ሸጡን ወበይዑን አንድ ቀን ላይ መስፈርት ማድረግ ነግረውናል። ቁል ብኑል ቀይም ከዛ አሁን እንትኑ ምን እንደሆነ ታውቃለህ? ሸርጡ ጥሩ ሸርጥ ነው። ለምን መሰለህ? እቃው ይህንኛው አጋጣሚ ተጠቅሞበት ሊሆን ይችላል ወይ እዛ ላይ ይቀበሉት ይችላሉ። ደርዘን ውስጥ ካለ ግን አስተማማኝ ሊሆን ይችላል። ይሄንን አይቶ ነው የዱቢያ አይደለም ይሄ ሸርጥ ይሄ ሸርጥ ሰለፉን ወበይዑን ያለው ማለት ነው ሰለፍና በይዕ አይነት ወይንም ደግሞ አንድ በይዕ ላይ ሁለት ሸርጥ ወይንም አንድ ሸርጥ ሸርጥ ጭራሽ አይፈቀድም ማለት አይደለም አንዱን የምሸጠውን ነገር አንድ ተመሳሳይ እቃ ራሱን አሁን ከሆነ መቶ ብር ኋላ ከሆነ መቶ ሀምሳ ይህ አይቻልም። ግን ተመሳሳይ ሁለት እቃዎች አሉ። ከገንዘቡ ውስጥ ያለውን ሁለት መቶ ብር ነው የምትሸጥልህ። ከደርዘን ውጭ ያለውን ግን መቶ ሀምሳ ይሸጥልሃል። የደርዘኑ በላይ እንደዛ አይነት ይህ ሸጥማ በጣም ጥሩ ሸጥ ነው። ምን ማለት ነው? ተለያየ ቀረ ለደርዘን አይ ማለት በጅምላና የችርቻሮ ሽያጭ ማለት ነው። በቃ ደርዘን ምንም ተውትና በቃ የችርቻሮ ጊዜ ይወደዳል፣ የደርዘን ጊዜ ረከስ ይላል፣ ይቀንሳል። ምን ይሄም እኮ ምንም እኮ አይደለም። ይሄ ችግር የለበትም። የበይ ሸፍ አይደለም፣ አንድ ቃል ያለ ሸፍ አይደለም የሚሆነው በይዑ ላይ ጭራሽ እቃው ላይ ሁሉም እቃ ላይ አመጣጡ ላይ ነው ሸርት የተቀመጠው ነው ደግሞ ሀዳይቱ ይሄ ይቻላል፣ ምንም አይደለም። ለምን በጅምላ በምትሸጥበት ሰዓት ብዙ ነገር ይሸጡሃል፣ እንትን ይገዙልሃል፣ ይወስዱልሃል፣ እቃ ይወሰዳል። ያንን እቃ ቀንሰህ መውሰድ ብዙ ለወሰደልህ ብትቀንስ ያ የራስህ ነው፣ ችግር የለው ግን ነሰእና አሁን እቃ የምትሰጠው ላይ ሳይሆን የምትሰጠው ላይ ማገላለጥ መቀነስም ትችላለህ። አንዱ መቶ አምሳ አንዱ እንትን ማድረግ ትችላለህ። እዚሁ እቃው ላይ ዳይሬክት የሚከፈለው ነገር ላይ አንዱ እቃ ላይ ግን ሁለት ሸጥ አንዱ እቃ ላይ አሁን ከሆነና ኋላ ከሆነ የምትለው ነገር ነው የሚከለከለው። ይሄ ወሰለ በችርቻሮ ጊዜ ይጨምራል። አሁን وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم الذهب بالذهب ወርቅ በወርቅ በሚገዛበት ሰዓት ወዝነን ቢወዝኒን ሚዛኑ ተመሳሳይ መሆን አለበት። ወዝነን ቢወዝኒን ሚዛንና ሚዛኑ እኩል መሆን አለበት ማለት ነው። ምስለን ቢምስሌ ተመሳሳይ መሆን አለባቸው። ወልፍዳ ብልፍዳ ብርን በብር ድርሃምን በድርሃም ማለት ነው። ፍዳም ድርሃምም ተመሳሳይ ናቸው አንድ ናቸው። ወሪቅም ያው ወዝነን ቢወዝን በሚዛንም ተመሳሳይ ምስለን ቢምስልን ተመሳሳይ መሆን አለባቸው። አዳ ተውኪል ተውኪል ነው ማጠናከሪያ ነው። ሌላ አዲስ ፈመንዛደ የጨመረ ሰው በዚህ ላይ ብር በብር ወርቅ በወርቅ ሲገዛዛ የጨመረ አዊስተዛደ ወይ ጨምርልኝ ያለ ተሆሪበን ያስጨመረው ነገር ወይ የጨመረው ነገር ሪባ ነው ማለት ነው። ሪባ ነው። ምን ሙዝ ነው ማንጎ? እንትን እኮ ነው ማለት ብርን በብር ወርቅን በወርቅ አ ሚዛኑ ተመሳሳይ መሆን አለበት። እኔ ውስጥ የሚገባ ነገር ከሆነ ውስጥ ላይ የሚሰጡን እሱ እንደፈለጉ ያድርጉልህ እንደፈለጉ ወላኪን በበይዕ ሰዓት በምትሻሻጥበት ዋጋና መዲዕ ተመንና መዲዑ ሁለቱ ተመሳሳይ መሆን አለባቸው። የምሸጠውና የምገዛበት ከዛ ውጭ ያለው እንደፈለጉ አድርጉልህ ወላኪን ሽያጭ ብቻ እሺ ለብቻ ነው የምትታየው ሁክሙ ትችላለህ። ሽንኩርትማ ሚሊዮን ኪሎ ግዛ ስላለ ማበላለች ይቻላል። ምክንያቱም ምን እንደሆነ ታውቃላችሁ? አንድ ያ እሺ ብርና ብር ወርቅና ወርቅ ዋጋ እኮ ነው። ሽንኩርትን ሽንኩርትና ብር ማለት እኮ እንደፈለክ ማበላለጥ ትችላለህ። ሰውየው ጎዳለሁ ካላለ እንደፈለገ ይጨምርልህ። የግድ ሚዛኑ መታ አልገባችሁም መሰለኝ የምላችሁ። ይኸው ብርም በውርቅ ብርም በብር ስገዙ፣ ወርቅን በወርቅ ዶላርም በዶላር ሪያልም በሪያል እነዚህ ገንዘብ ናቸው፣ ገንዘብ ነገራቶች ናቸው። ለምሳሌ ወርቅን በወርቅ እንድትገዛለህ የደቡብ አፍሪካ ወርቅና የኢትዮጵያ ወርቅ ብለህ ይሄን ይሄንን የምትገዛ ከሆነ ማበላለጡ አይፈቀድም። አረ በጣም በጥራት ይህንኛው እኮ ቁጥር አንድ ነው አለማችን ላይ ይሁን። ይህንኛውን ሽጥና በዋጋው ግዛ እንጂ ወርቅ በወርቅ ከሆነ ማበላለጥ አይፈቀድም። ወርቅ በወርቅ ብር በብር አልገባችሁ? እሺ ብርንና እቃን ከሆነ እቃና ብር ከሆነ ማበላለጥ ስለምንፈልግ ይስጥ ለፈታልኝ አይቻልም። ዋጋው ሊበላለጥ ይችላል እኮ አይቻልም። ዋጋው ይበላለጣል። የደቡብ አፍሪካው ሺህ ምናምን ሊሆን ይችላል። የኢትዮጵያው ዘጠኝ መቶ ሊሆን ይችላል። እነዚህን እኩል አድርገህ ነው እንጂ አይ በደቡብ አፍሪካ ዋጋ የሆነች የሆነች point መጨመር አለብኝ ኢትዮጵያው ላይ ብለህ ማበላለጥ አይፈቀድም። የኢትዮጵያውን ሽጥና የደቡብ አፍሪካውን ግዛ። ተግባባን? አልገባችም? በቃ ንግዱ ገበያ ውስጥ ገቡ ይገባቸዋል። ምንዛሬ ላይ ምን እንዳለ ታውቃላችሁ? የሰጡት ፈትዋ አለ። ምን ተሰጥቷል መሰላችሁ? አንዳንድ ጊዜ ከኋላ አለ፣ ከብሩ ጀርባ። ለምሳሌ ዘካ ስናወጣ እንደምናወጣው በወርቅ ነው አይደል የሚመዘነው? በዛ ነው። ስለዚህ ብሩ እርስ በርሱ ሳይሆን የምናየው ወርቁ ከጀርባ ያለው ነው የሚታየው እንጂ ይህ አይደለም ማለት ወይም ደግሞ ምንዛሬ በምንመነዝርበት ሰዓት የኢትዮጵያው ብርና የሳዑዲ አረቢያው ሪያል ይለያያል። አንድ አራት ብር ይሆናል፣ አራት ብር ከሀምሳ ይሆናል፣ አምስት ብር ይሆናል። የተለያየ ነገር ይወጣል፣ ይቀጥላል፣ ምን ይላል፣ ይጨምራል። ማበላለጡ ይቻላል። የኢትዮጵያውና የነሱ ይለያያል። ከኋላ ምዕራፍ የሚለያየ ነገር አለው ከኋላ ዓለም ባንክም ይሁን የትኛውም ቦታ ላይ ይሁን የገበያው የአንዲት ሀገር የገንዘብ መጠኑ ከሌላው ሀገር የሚለይበት የኢኮኖሚ እድገት አለ ከኋላ የተሰጠ ተመን። ስለዚህ ይለያያል። ናቢ ጅንሱ ራሱ ይለያያል። ብርና እንትን የድርሃም ቦታ ይሆናሉ። ወላኪን አጅናሳቸው ይለያያል ይለያያል እና አታራሱ አንተ ብርና ብር ሪያልንና ብርን አይደለም ብር አስር ብርና ዝርዝሩ አስር ብር ይለያያል የሚሉት ይለያያል የሚላሉ ወላኪን አንዳንዶች ተወቁፍ የመረጡበት ነገር አለ። ለምሳሌ አንድን ብር በዘጠና ሳንቲም ታክስ ላይ ይዘረዘራል አይደል? እንደዚህ አይነት ያደርጋሉ እና ይቻላል ብለው ጠይቋቸው አንዳንዶቹ አይ ተመሳሳይ ስለሆነ ብር ስለሆነ አስር ብር ወይም አንድ ብር የሚሰራውን አስር እነዚህኞቹ ሰንድቦቹ ተሰብስበው ስለሚሰሩ ተመሳሳይ ስለሆኑ አይቻልም አሉ። አይ ነው እንደተለያየ እናደርጋለን አሉ። እንደ ግብፅና እንደምን ማለት ነው? እንደ ግብፅና እንደ ህንድ አድርገን እናያቸዋለን፣ ወይንም እንደ ብርና እንደ ወርቅ የተለያዩ አድርገን እናያቸዋለን፣ ችግር የለም ብለው ማበላለጡ ይፈቀዳል አሉ። ያሉ አሉ። ተወቁፉን ይሻለናል፣ በዚህ ላይ ፈትዋ አንሰጥም ያሉ አሉ። ይህን ጥያቄ ተነስቶ ማለት ነው። ስለዚህ ብር ማበላለጡ ዶላር የኛ ብርና የውጭ ብር ምንዛሬ ላይ መበላለጡ ችግር የለም። ባይሆን ምን መሆን አለበት? ምን መሆን አለበት? የደንብ የድን መሆን አለበት። ማበላለጡ ይቻላል። ምክንያቱም ተምኖ የሚንቀሳቀስ ነገር ነው። ያን አታገኝም አንተ ብታደርገው። ሪባ እያወጣን አይደል ነው በሪባ እያስቀምጥን አይደለም። እንደ ሹባህ እንኳን ኑሮበት አደርገዋል። ይሄ ግድ ታደርገዋለህ። ምንም አይደለም። እንኳን የሸሪዓ ሹባህ ኑሮ ሪባው ቁልጭ ያለ ነገር እኮ እየሰራ ነው። ንጹህ ሪባ አገባችሁ? ይሄ ማበላለጡ جنس ኡ ይለያያል ያለው ያሳምንናል። ሪዝ ዶላርና ብር ተመሳሳይ አይደሉም። እንደ ወርቅና እንደ ብር ባይሆኑም እንኳ ግን እነሱ ተመሳሳይ አይደሉም፣ ይራራቃሉ። መጠናቸው ይራራቃል። እንደ መጠን ነው የምናየው፣ እንደ መጠን እንደ ቁጥር መጠን ነው የምናየው። ስለዚህ ይቻላል፣ ችግር የለም። እንዛለ